الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الحج في احكام رمي الجمار ጠጠር እንዴት ነው የሚወረወረው መወረሩስ እንዴት ይታያል ሲወረወርስ ምን ይባላል የሚሉት ነገሮች እናያለን من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن ابن عباس وأسامة ابن زيد رضي الله تعالى عنهما قال لم يزال النبي صلى الله عليه وسلم يلبي حتى رمى جمرة العقبة رواه البخاري طيب وعن ابن عباس وأسامة بن زيد رضي الله عنهم قال لم يزل النبي صلى الله عليه وسلم يلبي حتى رمى جمرة العقبة رواه البخاري እንግዲህ ጠጠርን መወረርን በተመለከተት ነው የምናየው ረሚውል ጂማር ተጀሙር ማለት መሰባሰብ ማለት ነው ይላል ትርጉሙ ጠጠሮቹ ጂማር የተባሉበት ምክንያቱ ሰዎች ያው ዙሪያውን ለመወረር ይከቡታልና ነው ሰዎች ዙሪያውን ስለሚሰበሰቡ ነው አንድ ወይ አውል اجتماع الحصى عندها ወይም ጠጠሮች ራሳቸው ስለመሰባሰባቸው መሰባሰብ ስለሚገኝ ለዚያ ነው ጠጠር መወርወር በሐጅ ሰዓት من الشعائر المقدسه ከተቀደሰ መፈክሮች የሚቆጠር ነው ከሐጅ ተግባራት አንዱ ነው ጠጠር መወርወሪያው ቦታ ሶስት ቦታ ነው ሶስት ቦታ ይወረወራል አንዱ ከመስጊዱ ቀጥሎ የሚገኘው ነው ሚና ያለው መስጊድ ምንድነው ስሙ ምንድነው ሚና ያለው መስጊድ ስሙ ማን ይባላል ቁባማ መዲና ቀረ طيب <clears throat> ሚና ላይ የሚገኘው መስጂድ ጠጠር ከምንወረውርበት ቀደም ብሎ የሚገኛል አይደል ያ መስጂደል ኸይፍ ነው የሚባለው መስጂደል ኸይፍ ይባላል ከዚያ ቀጥላ የምትገኘው የመጀመሪያ ጠጠር መሮር ያለች ከዚያ ቀጥላ ثመል ውስጥ መካከለኛ የምትባላለች ከዛ የመጨረሻው ጀምረቱል አቀባ የሚባለው ነው ጀምረቱል አቀባ ከወደ መካ ሲመጡ መጀመሪያ የሚገኘው ነው ከወደ ሙዘሊፋ ሲመጡ ደግሞ መጀመሪያ የሚገኘው ጀምረቱል ኡላ ቀጥሎ የሚገኘው ጀምረቱል ውስጥ መካከል ላይ ያለው ማለት ነው በመካ መጣን ከሙዘሊፋ መጣን መሐከለኛው ውስጧ ነው ነው طيب ሶስት ቦታ ይወረወራል ነው የሚለን طيب ከዚህ በመቀጠል ቀጥታ ወደ ሐዲሱ ስንገባ وعن ابن عباس كابن عباس واسامه بن زيد كاسامه بن زيد አሁን የተጠቀሰዎች አራት ናቸው አራት ስለሆኑ ረዲየላሁ ዐንሁም ማለት ሶስትም ቢሆኑ ያው ነገራቸው ابن عباس ሲል አባስ አባትየውና ልጅየው ኡሳማ እና ኢብኑ ዘይድ ሲልም ሁለቱም ልጅና አባት የሚገርሙ አራቱም ሱሐባ ናቸው ቃላ ሁለታቸው አሉ ኢብኑ አብ ለም يزل النبي صلى الله عليه وسلم ነብያችን አልቦዘኑም ወይም አላቋረጡም አልተውም ዩለቢ ለበይከ اللهم لبيك لبيك لا شريك لك لبيك የሚለውን ዚክር ከመደጋገም ከማለት አልተቆጠቡም እስከመቼ حتى رمى جمرة العقبة جمرة العقبة ጠጠር እስከሚወረውሩ ድረስ አላቋረጡም ግልጽ ነው ከየመጀመሪያው ቀን ያው ጀመተል ብቻም ትወረወረው የሁለተኛው ቀን ሶስተኛው ቀን አራተኛው ቀን ጀመተል አቀባ ነው እና አሁን እያልን ያለው ምንድነው ከወዳ ሲመጡ ጀምረተል ኡላ ላይም እን ጀመተል አቀ ውስጧ ላይም ጀምረተል አቀባ እስከሚደርሱ አላቋረጡም ይለናል ረዋሁ ቡኻሪዩ ኢማሙ ቡኻሪ ዘግበውታል ከዚህ ሐዲስ የምንወስደው ምንድነው استمراره صلى الله عليه وسلم على التلبيه مده احرامه ኢህራም ካደረጉበት ሰዓት ጀምሮ ያው ኢህራማቸውን እስከሚፈቱ ከለበይ አልወዘኑም ለምን ከተባለ ዚክር ማብዛት ሐጅ ላይ የሐጅ መፈክር ነው ብለናል ለበይክ ማለት የሚጀመረው መቼ ነው ኢህራም ስናደርግ ነው የሚጨረሰው ሴት ነው ጀምረተል አቀባ ነው ጀምረተል አቀባ መውረስን ጀምር እናቆማለን ላ ኒሃይቲሂ ልክ ጀምረተል አቀባ ሲደረስ ይቆማል እያለን ነው ለምንድን ነው እዛ ላይ ተቆመው ከኢህራም ቦታ የተጀመረው ከተባለ ለበይክ የሚለው የሐጅ መፈክር ነው ወኢጃበቱ ሙናዲ ኢለይሂ واجابه المنادى اليه وفي البدء برمي الجمره شروع في التحلل والانتهاء من اعمال الحج እንግዲህ ጠጠር ስንወረውር ጠጠር በመወረ ስንጀምር ወደ መፈታት እየቀረብን ነው ማለት ነው ጠጠር ከወረወረ በኋላ ራስን ላጫም ይላል ስለዚህ ወቅቱ እያለቀ ነው ማለት ነው መፈታት ሲመጣ ሐጅ ስንጀምር ግን ተክብረ ስናደርግ በለበክ እንጀምረዋለን ለምን ሐጅ ስራ ውስጥ እየገባ ስለሆነ ጠጠር መወረስ እንደዚህ ደግሞ የምናቆመው ወደ መፈቻው ደርሰናል ከእንግዲህ ማለት ነው ስለዚህ የመጀመሪያው ጀምሰል ኡላ ላይ ከዛ ውስጧ ላይ ጀምሰ አቀባ ላይ እናቆማለን እዛ እስከሚደረስ ማለት ነው ማለትም ማቋረጡ ጀምሰ አቀባ ቦታ ላይ ነው የሚለው የጅምሁር ዑለማ አቋልና ሐሳብ ነው አቡ ሐኒፋ ኢማሙ ሻፊዒ ኢማሙ አህመድ ሱፊያን ሰውሪ ሁሉ ይገኙበታል ለምን ነብዩ አለይሂ ሰላቱ ወሰለም ያቋረጡት እዛ ስለሆነ ብሎም خذوا عني مناسككم خذوا عني مناسككم ብለዋልና የእሳቸውን ሐጅ አሰራር ነው የምንወስደው ማለት ነው እብኑ አባስ ደግሞ እንደሚሉት ከዑመር ኢብኑ ኸጣብ ጋራ ሐጅ ሰርቻለሁ አሉ በቀላሉ 11 አመት 11 አመት ሐጅ አርጋለሁኝ አሉ እና ዑመር ጠጠር እስከሚወረውሩ ድረስ ለበይክ ይሉ እንደነበረ ጠቅሰዋል አንዳንዶቹ حرم ከገባ በኋላ ተክቢራ ማቆም አለበት የሚሉ አሉ አንዳንዶቹ ደግሞ የዘጠነኛው ቀን ወደ አረፋ ከሄደ በኋላ ለበይክ ማቆም አለበት የሚሉ አሉ ሁለቱም አባባል خلاف خلاف ما صح عن النبي صلى الله عليه وسلم ከነብያችን የታየውን የተቃረነ ነው ነው ኢማሙ ጧሃዊ ان كل من روى ترك التلبيه من يوم عرفه انما تركها للاشتغال بغيرها من الذكر የአረፋ ቀን ለበይክ ማለትን አቁመዋል የሚል ዘገባ ቢዘገብም አሉ ማሙጣሃዊ ነብዩ ሰለላሁ ዐለይሂ ወሰለም የዛን ቀን በተለያዩ ዚክሮችና በተለያዩ ዱዓዎች ቢዚ ስለሚሆኑ እንጂ ከዚህ በኋላ ለበይክ መባል የለበትም የሚለውን ነገር ወስደው አይደለም በሚል ያስማሙታል ቀጥሉ وعن عبد الله بن مسعود رضي الله عنه أنه جعل, جعل البيت عن يساره ومنا عن يمينه ورمى ورمى الجمرة بسبع حصيات وقال هذا مقام الذي أنزلت عليه سورة البقرة متفق عليه وعن عبد الله بن مسعود رضي الله عنه أنه جعل البيت عن يساره ومنا ويم ومنا عن يمينه ورمى الجمرة بسبع حصيات وقال هذا مقام الذي أنزلت عليه سورة البقرة عبد الله بن مسعود الله بن مسعود آه، بزقب لنا حديث أنه نبي صلى الله عليه وسلم አንሁ ራሳቸው ናቸው جعل البيت በይቱላህን አደረጉ አንየሳሪ በስተግራቸው ካዕባን በእግራቸው ሚና የሚባለው ነገር ደግሞ አንየሚን በስተቀኛቸው አደረጉት ከዚያ ወረመል ጀምረተ ጠጠርን ወረወሩ ቢሰብዕ ሐሰያትን ሰባት ጠጠሮችን መቼ የውመ ነህር የዒድ ቀን ይሄን ከወረወሩና እንደዚህ በዚህ መልኩ ከወረወሩ በኋላ ወቃል አሉ هذا ይህ መቃሙ الذي የዚያ ሰው መቋሚያ ነው انزلت عليه በሱ ላይ ተወረደችበት ሱረቱ በቀረቲ ሱረቱ በቀራ በሰውዬ የቆሙበት ቦታ ነው አሉ አሁን ምን ሆነ ሐዲሱ መርፉዕ ሆነ ማለት ነው አነሁ ተውላጠ ስሙ ወይም ዶሚሩ ወደ አብዱላህ ኢብኑ አባስ ነው የመለስ ነው ኢብኑ አባስ ተጠራወራወራቸው ካዕባን በግራ ጎናቸው ሚና የሚባለውን በቀኛቸው አሁን ድንኳን የሚጣልበት ማለት ነው እሱም በቀኛቸው አደረጉ ከዛ ፊታቸው ወደ ዞረ ወደ ተራራው ወረመል ጀምረተ ጠጠር ከዛ ወረወሩ በዛ አቋቋም ሰባት ጠጠር ነው ወረወሩት አንዴ አይደለም አንዷን የብቻ አንዷን ነው ወረወሩት ጠቅላላ ድምሩ ግን ሰባት ነው እዛን ቀን ወረወሩት የሚለው እና በሚወረውሩበት ሰዓት ያቋቋማቸውን هذا ይህ ያቋቋማል ወይም ይሄ ቦታ መቃሙ الذي انزلت عليه سوره በቀራ ሶስት በቀራ የተወረደችበት ሰውዬ ቆመው የወረወሩበት ይሄ ነው አቅጣጫውም እንደዚህ ነበር የቆሙት ብለው እያስተማሩ ነው የጠጠር አወራወርና በጣም የሚመረጠው ማለት ነው ግድ እንደዛ ሆነ ነው የምንወረውረው ብላችሁ ደግሞ እንዲያታገሩ ካልተቻለ በወዲህ መዞር ይቻላል ካባን በቀኝ ማድረግም ይቻላል ችግር የለውም ከተገኘ ግን አረሚው አልሙፈደሉ በጣም የተመረጠው አጣጣል አሁን አብዱላህ ኢብኑ መስዑድ የቆሙት አቋቋም ነው ለምን لانه المنقول من النبي صلى الله عليه وسلم ومن عن اليمين من بطن الوادي وترمى من اسفلها وقد اتفقوا على انه من حيث رماها جاز በየትኛው ማግዳጫ ዙሮ ቢወረውር ይቻላል የሚለው ላይ ሁሉም ተስማምተዋል የሚሻለውና የሚበልጠው ግን አሁን አብዱላህ ኢብኑ መስዑድ ባስተማሩ መልኩ ነው ነው ህክማው ምንድነው ከተባለ መርማ ጀምተ አቀባ ዋቂዑን في جهه الجنوب ومسدود من جهه الشمال بالعقبه التي ازيلت አሁን አንስተው ነው እንጂ በወዳ በኩል ተራራ ስለነበር አይመችም ከወዲህ ዝቅ ብለው ወደ ላይ በሚወረውሩት ማለት ነው ሱብሃንአላህ አሁን ላይ ግን ተራውን አንስተው ምን ብለው ሜዲያ ስላደረጉት ብዙም አይለይም ሸዋሪ ሚና ሲያሰፉ አስፈተው ነው ይላል አሁን ጠጠር መወረሪያ ሁሉ ሜዳ ሆኖ በደንብ የሚመቻቸ የተመቻቸ ሆኖ በግልጽ ስለሚታይ ምንም አያስቸግርም ነው ሌላው የሚወረወረው ሰባ ጠጠር ነው ለእያንዳንዱ ቦታ የመጀመሪያው ግን ያው ሰባት ብቻ ነው አስከታትለን ነው የምንወረወረው አንዴ ማንወረውርም እየዘገየንም አይደለም አስከታትለን ነው አንዷን ከጣልን በኋላ ቀጥለን እንደዚህ መወረር ነው አብዱላህ ኢብኑ አባስ እዚህ ቦታ ላይ التي الذي انزلت عليه سوره البقره ያሉት ለምንድን ነው ምን አስፈለገ ነብያችን የቆሙት እዚህ ቦታ ነው ብሎ አይሻልም እንዴ ሱረቱ በቀራ የተወረደችበት ሰውዬ እዚህ ጋር ቆሟል አሉ ይሄ አገላለጽ የሚፈልገው የፈለጉት አገላለጽ አለ ነው የሚሉት ሱረቱ በቀራ ስለ ሐጅ አሰራር አስተምሯል ስለዚህ ሱረቱ በቀራን ሲፈስሩ ነብያችን እዚህ ቆሞ በመወርወር ነው ሐጅን ተግባር የገለጹት እንደማለት ለመጠቆም ነው ብዙ አህካሞች ያው ሱረቱ ሐጅ ራሱን ችሎ አለ በነገራችን ሱረቱ በቀራ ላይም ስለ ሐጅ ብዙ አለ ነው የሚለው ሌላው የቁርአንን ጥቅስ ምዕራፎች ስም እንዳላቸውም ጠቀሰ ሱረቱ በቀራ ብለው ገለጹ بما ذكر فيها من اسماء واخبار كالبقره والفيل والاسراء والشعراء እየተባለ እንግዲህ ሱረቱ ፊል ሱረቱ ከዛ የሚባለው ውስጡ በተጠቀሰው ነገር ነው የሚለው ጀምረቱ አቀባ ከሁለቱ ጠጠር መወረሪያዎች የተለየችበት አራት ነገር አለ ይላል ጀምረቱ አቀባ ከጀምረቱ ኡላና ከጀምረቱ ውስጧ የተለየችበት ነገር አለ ያውም በአራት ነገር ይላል አንደኛ የመጀመሪያው ቀን የሚወረወረው ጀምታ አቀባ ብቻ ነው ኡላን አልፈን ውስጧን አልፈን ተክብራው የሚቆ ለበክ የሚያቆሙት እዛ ነው ብሎ የለ ልክ ጠጠር ሞራዋ ሲደርሱ ያቆማሉ ማለት ነው ወአላ ይውቀፈ عندها ሁለተኛ የምትለይበት ጀምታ አቀባ እሷ ላይ ጠጠር ከተወረወረ በኋላ ለዱዓ ዘው አይቆምም ተሎ ብሎ መለስ ነው ሶስተኛ ወቱርማ ዱሃ በረፋርም ነው የምትወረወረው ወቱርማ ሚን አስፈሊሃ ከታች ወደ ላይም የምትወረወረው استحبابا ይላል እንግዲያው ያወራወሩ ስልት ነው ይነገረን ያለው ዙሮ ዙሮ ጠጠር በዚህ መልኩ እንደሚወረወር ሐዲሱ አስተምሮናል ነው ቀጥሉ وعن جابر رضي الله تعالى عنه قال رسول الله صلى الله عليه وسلم الجمرة يوم النحر ضحى وأما بعد ذلك فإذا زالت شمس رواه مسلم ايوه እንግዲህ ዱሃ ረፋድ ማለት ነው ቀብረ ዘዋል ዱህዋ ነው ፀሐይ ከወጣችበት ሰዓት ጀምሮ እስከ ዘዋል እስከሚሆን ዱሃ ነው የሚባለው ከዛ በኋላ ከሆነ መሳ ነው ወይም ወለይል ነው የሚባለው ሰላቅም ተወረወረ በጧት ነው እሷ ማነች የምታቀባነች ሌሎቹ ግን ከሰዓት ከሰዓት የሚወረወሩት ከዛ በኋላ እያለ ነው የመጀመሪያው ቀን ብቻ ነው ግን እቺኛትም ቢሆን በረፋ ለምትወረወረው وعن جابر رضي الله عنه قال رمى رسول الله صلى الله عليه وسلم على الجمرة يوم النهر ضحى رمى رسول الله يا الله ملكتني ورورዋል الجمرة تطرن يوم النهر يعرقن ضحان رفار ላይ ዘዋዝ ከመሆኑ በፊት ማለት ነው واما بعد ذلك كيوم النهر በኋላማ ከአስረኛው ከዕርቀን በኋላ فاذا زالت الشمس ፀሐዋ ወደ መግቢያዋ ዘንበል ካለች በኋላ የሚወረውሩት ያው ዙር ሰግዶ ማለት ነው ሙስሊም ዘግበውታል ሐዲሱ ግልጽ ነው እሺ وعن وعن ابن عمر رضي الله تعالى عنهما أنه كان يرمي الجمرة الدنيا بسبع حصيات يكبر على إثر كل حصي حصاة ثم يتقدم ثم يسحل فيقوم فيستقبل القبلة فيقوم طويلا ويدعو فيرفع يديه ثم يرمي الوسطى ثم يأخذ ذات الشمال فيسهل ويقوم مستقبل القبلة ثم يدعو فيرفع يديه ويقوم طويلا ثم يرمي الجمرة ذات ذات العقبة ذات العقبة من من بطن الوادي ولا يقف عندها ثم ينصرف فيقول هكذا رأيت رسول الله صلى الله عليه وسلم يفعله رواه البخاري وعن ابن عمر رضي الله عنهما أنه كان يرمي الجمرة الدنيا بسبع حصيات يكبر على إثر كل حصاة ثم يتقدم ثم يسهل فيقوم فيستقبل القبلة ثم يدعو ويرفع يديه ويقوم طويلا ثم يرمي الوسطى ثم يأخذ ذات الشمال فيسهل ويقوم مستقبل القبلة ثم يدعو ويرفع يديه ويقوم طويلا ثم يرمي جمرة العقبة جمرة ثم يرمي جمرة ذات العقبة من بطن الوادي ولا يقف عندها ثم ينصرف فيقول هكذا رأيت رسول الله صلى الله عليه وسلم يفعله رواه البخاري وعن ابن عمر كعبد الله بن عمر ተዘገበ የሳቸውንም ያባታቸውንም ስራ አላህ ይወደድላቸውና አነሁ كان يرمي الجمره ጠጠርን ይወረውሩ ነበር አንሁ ወደ ማን ነው መልሰው ዶሚሩን ወይም ተውራጠ ስሙን ወደ ነብያችን ወይስ ወደ አብዱላህ ነው ዑመር ወደ አብዱላህ ኢብኑ ዑመር ኢብኑ ዑመር ማለት ነው ዑመር አይደለም አሁን እናወራው ወደ ኢብኑ ዑመር አንሁ ኢብኑ ዑመር ካነ ነበሩ የርሚል ጀምረተ ዱንያ ቅርቢቷን ጠጠር ይወረውሩ ነበር ጀምረተ ዱንያ ዱንያ ማዝጋ ገንዘብ እንዳይመስላችሁ ቅርቢቱ ማለት ነው ዱንያ ዱንያ የተባለችው ዙህ ቅርብ ስለሆነ ነው አኺራው ደግሞ አኺራ የተባለችው ሩቅ ስለሆነች ነው ቅርቢቱ ሰማውም የመጀመሪያው ሰማይ ሰማኡ ዱንያ ትባላለች ዱንያም በአኺራ አንፃር መጀመሪያ ስለሆነች ዱንያ ተባለች አሁንም ጠጠር መውረዳው የመጀመሪያ የምትገኘው ምን ተባለች ዱንያ ተባለች አንነው ካነ የርሚል ጀምረተ ዱንያ ቅርቢቱን የጠጠር መውረሪያ بسبع حصيات سبع ጠጠር ወሩረው ይከብሩ አላሁ አክበር ይሉ ነበር አላይ ሰይ ኩል ሐሰብ በየ አንዳንዱ ጠጠር ውሩር አላሁ አክበር ውሩር አላሁ አክበር እያሉ ይጠቀሙ ነበር አለ ከዛ ጠጠሩን ሰባቱን ወሩሮ ሲጨርሱ ثم የተቀደሙ ትንሽ ፈቃቅሉና እዛኛው ጠጠር መወረራም ሳይደርሱ መሐከል ላይ እ ይቆማሉ ثم يسهل يسهل ما من اسهل يسهل اي يقصد مكان السهل من الارض ለመቆም የሚመች ቦታ ይፈልጋሉ ማለት ነው يسهل ما بمعنى يسهل የተመቸ ቦታ አመች ቦታ ይፈልጋሉ እንደማለት ነው እንደዛው ጠጠሩ ወሩሮ እዛው ዱዓ ቢያደርጉት ይከብዳል ሌላውን ሰው ማገትና ማስተጓጎል ነው የሚሆነው ቦታ ታይቶ ፈቀቅ ተብሎ ነው ፈየቁሙ ከዛ ይቆማሉ ፈየሰቅቡ ቂብለት ወደ ቂብላ ይቅጣጫሉ ፊታቸውን ከዚያ ثم يدعو ዱዓ ያደርጋሉ ወይርፋው የደ እጆቻቸውን ያነሳሉ ሁለቱም እጃቸውን ወየቁሙ طويلا እንደዛ እጃቸውን ዘርግተው ብዙ ይቆያሉ ዱዓ ያደርጉ አንድ ቦታ ጠጠር ወርሮ ሰባት ጊዜ ፈቃቅ ብለው ቦታ አመቻችተው ዱዓ ያደርጋሉ طيب ثم يرمي الوسطى ከዱዓ በኋላ ጀምረተ ውስጧ የምትባለው መካከለኛው ጠጠር መወረራ ላይ ይወረውራሉ እሷንም ከጨረሱ በኋላ ثم ياخذوا ذات الشمال ወደ ግራ እንዲፈቀቅሉና ፈዩሲሉ ያመቻቻሉ ቦታ ወየቆሙ ይቆማሉ ሙስተቅቢል ቂብለት ቂብላውን ተቅጣጭተው ይቆማሉ ከዚያስ ቆመው ምን ያደርጋሉ ዱዓ ثم يدعو ከዚያ ዱዓ ያደርጋሉ አለ ويرفع يديه ዱዓ ላይ ሁለት እጃቸውን ያነሳሉ ወየቁሙ طويلا ረጅም ጊዜ ቆማሉ አሁን አንደኛው ተጠወሩ ኡመዱ አረጉ ደግሞ አሁን ሁለተኛው ሄደው እንደዛው ዱዓ አደረጉ እያለን ነው ከዛ ሶስተኛው ጠጠር ሞሩ ያለው ማን ይባላል ጀምረተ አቀባ ثم يرمي ከዚያ ይወረውራሉ ጀምረት ذات العقبه ያቀበት ባለቤት የሆነችውን ጠጠር መወርወሪያ ያቀበት አላያችሁ ቅድም ተተወረወረ ጀምታ አቀባ ላይ ከታች ወደ ላይ ብሎ ይለ አቀበት እንዳለ ያሳየናል እንዳሁን ሳይደረደል ከዛ ጀም አቀባ ዛስል አቀባት የአቀበት ባለቤት ማለት ነው ሚንበት ዋዲ ሰውየው የቱን ሆኖ ከሸለቆ ሆድ ከታች ወደ ላይ ማለት ነው ወላ እንደሃ እዛ መቆም የለበትም የመጨረሻውን ጠጠር ከወረወረ በኋላ እዛ አካባቢ መንከላወስ የለም ተብሎ መጥፋት ነው ثم ينصرف ከዚያ ይመለሳሉ فيقول ይሉ ነበር ማን አብዱላህ ኢብኑ ዑመር هكذا رايت رسول الله صلى الله عليه وسلم يفعله ልክ አሁን እንዳሳየኋችሁ እንዳያችሁኝ ነብያችን ሲሰሩ አይቻለሁ አለ አሁን ምን ሆነ ሐዲሱ መርፉ ሆነ እስካሁን የራሳቸው ተግባር ነበረ ነብያችን በዚህ መልኩ ያየሁት ካሉ ግን ነብያችን እንዳደረጉት አገር ነው رواه البخاري ذات العقبه اسم للجبل الصغير ትንሽ ያቀበት አለች ማለት ነው በ1377 ዓመተ ሂጅራ ላይ መካን ሲያሰፉ አንስተዋል አላያ የመጀመሪያው ቀን ሁለቱ አይወረወርም የመጨረሻው ጠጠር ይወረወራል ብለናል ሰባት ጠጠር የሁለተኛው ሶስተኛው ደግሞ 11 ዙልሂጃ 12 ያው ሶስቱም ቦታ እንደሚወረወርና በሚወረውርበት ሰዓት መጀመሪያው ሁለተኛው ላይ ዱዓ እያደረገ እንደሚሄድ ነው ሶስተኛው ላይ ግን ወሩሩ ወጥፍ ነው የሚባለው እንጂ ዛይ ቆም ዱዓ አይደረግም እያለን ነው ለምንድነው እንግዲህ ራስ የቻለ ህክማ አለው ተብሏል والله اعلم እንላለን التقدم مما عن مكان الرمي في الجمة الاولى والانصراف الى جهه الشمال في الوسطى ثم استقبال القبلة والدعاء طويلا رافعا يديه متحررا للاجابه ያው ለዱዓ እንግዲህ አመቸው ቦታዎች ላይ ዱዓ እንዲደረግ አደረጉ ማለት ነው ጀመተ አቀባማ ከሆነ ያው መቆምም የለም ተሮ መለስ ነው እያለ ነው የማይቆምበት ለምንድን ነው ቢባል ቦታው ጠባብ ስለሆነ ነው እዛ አካባቢ ሳቸው ቆሙ ቢባል ሁሉም ቆማለው ሲል መጨናነቅና ስራው ይሰናከላል አልሰፋም እና ማን አሁን ቢሆን በየአመቱ እየሰሩ የኩብር እየጨመሩ ኩብር እየጨመሩ እዛ ድረስ ሌላው ጠጠር የሚወረወረው አሁን በነገረ መልኩ መሆኑን በግልጽ እናያለን በየትኛው ማቅጣጫ ሆኖ ጠጠር ቢወረወር መብቃቱን ይበቃል ብለዋል ቀጥሉ وعنه أن رسول الله صلى الله عليه وسلم قال اللهم ارحم المحلقين قالوا المقصرين يا رسول الله قال في الثالثة والمقصرين متفق وعنه وعن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال اللهم ارحم المحلقين قالوا والمقصرين يا رسول الله قال في الثالثة والمقصرين متفقون عليه وعنه قال او قال سلسلفن يا عبد الله بن عمر تزوزرو ان رسول الله صلى الله عليه وسلم يا الله ملكتنيا قال بلوال دعاء ادرغوال من بلو اللهم ارحم المحلقين حاجاتهم سرتو تطراتهم ورورو ከዛ ጸጉራቸው መላጨት ይቀጥላል ራሳቸውን የተላጩትን አላህ ዘንላቸው ብሎ ዱዓ አድርጉ ነብያችን አረ ላሳጠርነውም ዱዓ አድርጉልን አሏቸው ቃሉ ወልሙቀስር ማለት ላሳጠሩትም አሏቸው ቃል في الثالثه በሶስተኛው ወይም አዎ በሶስተኛው ወልሙቀስርን አሉ اللهم اغفر للمحلقين اللهم اغفر للمحلقين اللهم اغفر للمحلقين ብለው ወልሙቀስርን ለምንድነው ራስ መላጨት ለአላህ Subhanahu Ta'ala ብሎ ማድረጉ ራስን ዝቅ ማድረግ ስለሆነ አጅሩን ከፍ አለ ዱዓ ተደረገለት اللهم اغفر اللهم ارحم المحلقين ጸጉራቸውን ያንጸባረቁ ማን ነው ይቅርታ የላጩን እዘንላቸው ሲሏቸው ሲሉ ወልሙቀስርን አሏቸው ላሳጠሩትም ዱዓ አድርጉ ሲሏቸው ያ ረሱላህ اللهم اغفر للمحلقين ይላሉ አሁን ደግሞ ሲነግራቸው اللهم اغفر للمحلقين አሉ በሶስተኛው ወልሙቀስርን ላሳጠሩትም በመቀስም ሆነ በተለያየ ነገር ጸጉራቸውን ላሳጠሩም እንደዚሁ እዘንላቸው ማለት ነው ሙቀስር ማለት ጸጉሩን የቆረጠ ማለት ነው ሳይላጭ አንዳንድ ሰዎች በጣም ክብራቸው መላጨት የሚባል ነገር ሐጅ ላይ ከሆነ ኢባዳ ነው ትልቅ ኢባዳ ብቻ ሁለቱም አይጠበቅብንም ከተላጨን በቃ ወይ ከተቆረጥን በቃ መግባት ነው መላጨት በጣም ትልቅ አጅር እንዳለው የሚያሳየን አላህ በቁርአን ጠቅሷል ለተድኹሉነ መስጂድ ሐራም ኢንሻአላህ አሚኒን ሙሐልቂን رؤوسكم ومقصرين ብሎ ያው ሐልቁም ተቅሲሩም ይኖራል ከሁለት አንዱ መፈጸም ነው ከሁለት አንዱ መፈጸም ግን የግድ ነው ያው መላጨት እንደሚበልጣ እንደሚበልጥ ነው የሚያሳየን ቀጥሎ وعن عبد الله بن عمرو ابن ابن عاص رضي الله عنهما أن أن رسول الله صلى الله عليه وسلم وقف في الحجة الوداع فجعلوا يسألونه فقال رجل لم يشعر لا رجل رجل لم يشعر فهلقت قبل أن أذبح فقال اذبح ولا حرج ودعا ودعا فقال لم أشر فنحرت قبل قبل أن أرمي فقال ارمي ولا أرد ارمي ولا حرج فما فما سئل يومئذ عن شيء عن شيء قدم ولا أخر إلا قال افعل ولا حرج متفق عليه طيب آه عندي حديث سالفا لقراونيو وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال ليس على النساء حلق وانما على النساء التقصير رواه ابو داود باسناد حسن ابن عباس من نميلون ان النبي صلى الله عليه وسلم يا الله ملكتنيا قال ميقطرون تناغروا الله ليس على النساء حالقنا اللهم فل محالقنا اللهم ارحم محالقن ሲሉ አረግ እንደዚህ ማኮኛ ምን ላጫለን ብላችሁ እንዳትገቡ እየነገሯቸው ነው ليس على النساء حلق በሴት ላይ መላጨት የለም እንኳን ትልቅ ሆነው ሲወለዱም አይላጭም ተብሏል وانما على النساء وانما على النساء በሴት ላይ ያለባት ምን ማድረግ ነው አተቅሲሩ ማሳጠር ማሳጠር ሲባልም ከስር ጀምሮ አይደለም ጫፍ ጫፋ ነው የሚቆረጠው رواه ابو داود ابو داود ዘግበውታል ሰነዱ ሐሰን ነው ብለውታል ነው ያው ያሳለፍነው ሐዲስ ዱዓው ቢያጓጓም ለወንዶች እንጂ በኢጅማዕ ዑለማ ሴቶችን አይመለከትም ሴቶችን የሚመለከታቸው ተቅሲር ብቻ ማሳጠር ይሄም ኢጅማዕ ነው ሴቶች ማሳጠር ነው ያለባቸው እንጂ መላጨት የለባቸውም የሚለውም በአንድነት ድምጽ የጸደቀ ነው ቀጥሎ وعن عبد الله بن عمرو بن العاص عبد الله بن عمرو بن العاص የዘገቡት ሐዲስ ነው أن رسول الله صلى الله عليه وسلم وقف في حجة الوداع حجة الوداع ማለት የመሰናበቻው ያው መጨረሻው ሐጃቸው ላይ ቆሙ ነብዩ አለይሂ ሰላቱ ወሰለም طيب ቆሙና فجعلوا ሰዎች ጀመሩ فجعلوا ጀመሩ ሰዎች يسالونه لطيقواቸው ነብያችን ሙፍቲ አግንተው በመጠየቅ ግድ ነው فقال رجل አንድ ሰው አላቸው لم اشعر ምንም አልተረዳሁም አላወኩም አለ فحلقت ላጨሁኝ قبل ان اذبح ከማረዴ በፊት ተላጨሁኝ አላቸው ጠጠር ወሩሮ ምን መደረግ ነበረበት መታረድ ከዛ መላጨት እሱ ግን ምንም አላስተዋልኩም ረሳሁና ይሄን ስራ ሰራሁ አላቸው ላጨሁና ከዛ በኋላ አረርኩኝ አላቸው اذبح ولا حرج አሉት አሁንም ቢሆን እረድ አሉት ቀድሜ ተላጭቻለሁ ብለህ ከማረር የሚከለከል ነገር የለም ጠጠር ወሩሮ ይታረዳል ከዛ ይላጫል እሺ قال اذبح ولا حرج وجاء اخر ሌላ ሰው ደግሞ መጣ فقال አላቸው ለማ አሽዑር አላቸው አላወኩም ፈነሐርቱ አረርኩኝ አላቸው መቼ ቀብለ አናርም ደግሞ ይሄ ነው ከሙዘሊፋ እንደመጣ ወደ እርድ ነው ሄደው ማለት ነው ሳልወረውር እርዱን አረርኩኝ አላቸው አሁን ወሩ ምን ችግር አለ አሉት እርሚ ወላ ሐረጅ ወላ ዘንበ እንደማለት ነው فما سئل يومئذ ዛን ቀን አልተጠየቁም አንሸን ስላንዳች ቁዲመ ስለተቀደመም ሆነ ወላ ኡኺረ ስለተዘገየ ኢላ ቃለ ቢሉ እንጂ افعل ولا حرج افعل ولا حرج እያሉ ነው የመለሱ ይዛን ቀን ይሄን ነበር ማስቀደም የነበረብኝ ይሄን አስቀደምኩኝ ስላቸው افعل ولا حرج ይሄ ነበር እንዲህ ማድረግ ያለብኝ افعل ولا حرج መልሳቸው ያ ቡኻሪና ሙስሊም የዘገቡት ነው ግልጽ ነው ሐዲሱ ቀደም ተከተሉን መሳትና መርሳት ምንም ችግር አያመጣም ነው በተቀሉ ያ ተቀደመ አዘገየ ዋናው ነገር ሙዘሪፋ አድረዋል ከዛ ይመጣሉ ጠጠር ይወረውራሉ ያድቀን ያርዳሉ የሚያርዱት ከዛ በኋላ ምላጭ ይላጫሉ ከዛ በኋላ ደግሞ ወደ መካ ሄደው ጧፍ የሚያረጉ ጧፍ ያረጋሉ ስለዚህ አዘገይ ታመጣው አስቀድሞ ምንም ችግር የለም ነው ይፈዓል ولا حرج ተርቲቡ መጀመሪያ ጠጠር ይወረወራል ከዛ ይታረዳል ከዛ ይላጫል ወይም ያሳጥራሉ ከዛ ቀጥሎ ጧፍ ሊፋዷ ነው ቅደም ተከተል ዋናው ይሄ ነው ነገር ግን ማሽቀዳደምም ችግር የለውም እያለ ነው ቀጥሎ وعن المسور بن مقرمة رضي الله تعالى عنهما أن رسول الله صلى الله عليه وسلم نحر قبل أن يحلق وأمر أصحابه بذلك رواه البخاري وعن المسور بن مخرمة رضي الله عنه أن رسول الله صلى الله عليه وسلم نحر قبل أن يحلق وأمر أصحابه بذلك بخاري ዘግበውታል አለ ሚስወር ብን መክረማ የተባለው ነብዩ ሰለላሁ ዐለይሂ ወሰለም ከመላጭታቸው በፊት አርደዋል እያለ ነው ወአመራ ጉዳይ ላይ ያዘዋል በምንኛው ነህር قبل ان يحلق ከመላጨቱ በፊት ማረዱ ማለት ነሐረ قبل ان يحلق ያለው طيب ይሄ ሐዲስ እንደ አሁን እንደሰለፍነው ሐዲስ ማስቀደም ማዘግየት ችግር የለውም ለማለት ለመጠቆም ነው سواء كان ذلك في حال العمد او قوم ይሁን ረስቶም ይሁን እንደ ጅህልና ቢሆን ማለት ነው ይሄ መቼ ነው እንደዚህ የተከሰተው ለሚለው የውመል ሁዴቢያ ነው የውመል ሁዴቢያ ታቃላችሁ ያው ያሁኑ ሹሜስ የሚባለው እዛ አካባቢ ያገዷቸው ያመለሷቸው አልሄዱም ወደዛ ስለዚህ ከመላጨታቸው በፊት አረዱ ያለ ነው ሰዎቻቸውን ማዛውን የሚለን ሊሆን ይችላል ያው መካል ገቡ ማለት ነው እሺ عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم إذا رميتم وحلقتم فقد حل, حل لكم الطيب وكل شيء إلا النساء رواه أحمد وأبو داود وفي إسناده ضعف وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم إذا رميتم فقد حل لكم الطيب وكل شيء إلا النساء رواه أحمد وأبو داود وفي إسناده ضعف عائشة من ذملوت ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል اذا رميتم በወረወራችሁ ሰዓት ማለት ነው ጠጠራችሁን ወርውራችሁ ከጨረሳችሁ فقد حل لكم الطيبه አጥይቡ ሽቶ ተፈቅዶላችሁ ከዛ በኋላ ተከቶ ቆይቶ ነው በስካሁን ከኢህራም ጀምሮ ጠጠር እስከሚወረውሩ ድረስ ያው ተከልክሎ የነበረውን አሁን ጠጠር ከወረወሩ በኋላ ተፈቀደ ማለት ነው ተፈቅዶላችሁ ያሉ ነው ወኩሉ ሸይን ሌላውን ሁሉ ሌላውን ስራችሁን ሁሉ ተከልክሎ የነበረው ነገር ሁሉ ተፈቅዶላችኋል ሁሉ ሸይ ማለት ተከልክሎ የነበረው ሁሉ ተፈቀደላችሁ ማለት ነው ጠጠር በመወረወራችሁ ኢለ النساء ሴት ሲቀር ምን ማለት ነው ለሴት አይፈቀድም ማለት ነው طيب የመጀመሪያ ጠጠር ከወረወራችሁ በኋላ እንደተፈታችሁ ቁጠሩ ምን ምን ቀርቷታ ከዛ በኋላ የሐጅ ስራ ምን ቀራ ጧፈ ዚያራ ገና ነው ጧፈ ኢፋዳ የሚባለው ጧፈ ሩክን በመባል የሚታወቀው ገና አፍደረገ ገና ከሙዘይፋ እየመጣ ያለ አላደረገ ነው ሁሉም ማድረግ አለበት ሙተመቴውም ተመቶ የሰራውም ቂራኑም ሁሉም ያደርጋል ከዛ በኋላ ዋናው ሐጅ ዋናው ጧፍ የሚባለው ደግሞ እሱ ነው እንደው እሱን ከማረጋችሁ በፊት ጠጠር እንደወረወራችሁ ተፈታችኋል እዚህ ጋር በደም መረዳት ያለባችሁ ልክ ጠጠር ከወረወሩ በኋላ ጸጉሩን መላጨት ልብሱን መቀየር ሁሉ ይቻላል ቀሚሱን መልበስ ማለት ነው ከዛ በኋላ حرام ሄዶ በተመቸው ሰዓት ጧፍ ማረክ እሱን ካረገ በኋላ ደግሞ ከሴት የሚፈቀደታል ከሴቶች ፈቀድላችኋል ማለት ያው ግንኙነት አትችሉም አልጋ አብሮ መተኛት የለም ወንድና ሴት ምናልባት ባልና ሚስት ሆናችሁ ሀጂ እየሰራችሁ ከሆነ ልብስ ከቀየርኩኝ ጸጉሬን ከተላጨሁኝ ምን ችግር አለ ሚስት ጋር ባድር የሚባል ነገር የለም እሱማ ገና ነው ከሀጅ መፈታት ሁለት አይነት ነው አተሐሉል አስገር ታናሹ መፈታት የሚል ነገር አለ ከሴቶች የሚፈቀድለት ማለት ነው ታላቁ የሚባል ደግሞ አለ ታላቁ ሴትም ይፈቀድልሃል ማለት ነው ነው አቡ ዳውድና ኢማም አህመድ ዘግቦታል ሰነድ ላይ ዱዓፍ አለ ብሏል ግን ሐዲሱ ሐሰን ነው ዞሮ ነው እሺ